لحي الخزاعي የኹዛዓዊ የሆነው አምረ እብኑ ሉሐይ የሚባለው ሰው እስከመጣ ድረስ በሰላም ነበር ኡማው የቀጠለው። ነብዩ عليه الصلاة والسلام رأيت هذا الرجل ይህን ሰውዬ አይቼዋለሁ ብለዋል። ጀሀነም የጆሮ አቅታበሁ አንጀቱን ጀሀነም ውስጥ ሲጎትት አይቼዋለሁ አሉ። ለምን? ለአነሁ አወሉ መን ሰየበት ሰዋኢድ ለጣዖታት ለመጀመሪያ ጊዜ ልቆችን ሰነቶችን ያመጣው እሱ ነውና ብለዋል ነብዩ አለይሂ ሰላቱ ወሰላም። ሪዋያት ቡኻሪ ሐዲስ የተረጋገጠ ሐዲስ ነው። አምር ብን ልሐይ እስከመጣበት ሰዓት ድረስ ፈገየረ ቀየረው ቀየረው ዲነ ኢብራሂም የኢብራሂምን ሃይማኖት ሙሉ በሙሉ ቀየረው ቀየረው ይዘት እንዲለቅ አደረገው ወጀለበ ጎትቶ አመጣ አልአስናም ጣኦታት አልአስናም ጣዖታት ወሰንም ጣኦት ነው ሰነምም ጣኦት ነው ወሰን ማለት ቅርጽ ያለውም የሌለውም ሶነም ማለት ደግሞ ቢሸክልን ኢንሳን አው ቢሸክልን በቀር በሰው ልጅ ወይ በመላይካ በእነሱ ሀሳብ ክንፍ ያለው አድርገው ይሰሩታል። የመላይካ መሆን ነው ገብርኤል ገብርኤል ምናምን። በሰው ምስል ይሁን በመላይካ ምስል ይሁን ምስል ያለው ነገር ነው። ምን የሚባለው ምን ሸምሱ ፈነን ማለት ምስል ያለው ነው። ቅርጽ ያለው ማለት ነው። ቅርጽ ወሰን ማለት ምንድን ነው? ቅርጽ ያለውም የሌለውም። እስኪ ልጠይቃቸው። ወሰኑ ሁሉ ሰነም ይባላል። ስሩ ሶልስ ወሰን ሁሉ ሶለም ነው። ሶልስ ሲል ሁሉ ወሰን ይባላል እ ይሄ ትክክል ነው አይደል? ምክንያቱም ሶለም ማን ማን ውስጥ ይገባል? በወሰን ውስጥ ይገባል። ወሰን ማለት የተጠረ እንትን ቅርጽ ያለውም የሌለውም፣ ሰንም ደግሞ ቅርጽ ያለው ብቻ ነው። ሸክል ያለው ሃይከል ሃይከል ያለው ብቻ ነው። ሀታጃ አምር ብን ሉሐይ እስከመጣ ድረስ ጥሩ ነበሩ። ፈገየረ ቀየረ ዲነ ኢብራሂም የኢብራሂምን ሃይማኖት ቀየረው። ወጀለበል አስናመ ጣዖታትን ጎትቶ አመጣባቸው። የት ወዴት? ለአርድ ልዓረብ ወደ አረብ ምድር ጎትቶ አመጣባቸው። ወደ አረብ ዓለም ወደ አረቡ ምድር አመጣባቸው። وإلى أرض الحجاز ወደ ሒጃዝ ሀገርም እንደዚሁ أرض الحجاز ሒጃዝ የሚባለው የት ነው ብያችኋለሁ። ሪያድ ምናምን ያለበት አካባቢ ሳዑዲ አረቢያ ነው አብዛኛው part የሚሸፍነው። ወደ አረቡ ምድር አመጣ። የአረብ ምድር በጣም ሰፊ ነው። وإلى أرض الحجاز ወደ ሒጃዝ ምድርም አስገባ። ቢሲፈትን ኻሷ ለየት ባለ መልኩ ነው ያስገባል። ለየት ባለ መልኩ ምንድን ያልኳችሁ? ለየት ባለ መልኩ ያንን የነገርኳችሁን ታሪክ ነው ያዘ። ለህመም ለህክምና የት ሄደ? ሶሪያ ሄደ። ከሶሪያ ያን እንትኖችን ለስለት የተሳሉባቸው ነገሮች አየ። ይሄ ለምንድን ነው አለ ለጣዖቶቻችን ጣዖት ማለት ይሄን ይሰራል እንዳለ ይዞ መጣ የሲፈትን ኸሶ ማለት ይሄ ግልጽ ነው አይደል በቃ ያመጣው ሽርክን እንደዛ አድርጎ ነው ጣዖትን ያመጣባቸው وجلب الأصنام ጣዖታትን ጎትቶ አመጣ جلب ማለት ይዞ አመጣ ማለት ነው አላስናም ጣዖታትን إلى أرض العرب ወደ አረቡ ዓለም وإلى أرض الحجاز ወደ ሒጃዝ ምድር بصفة خاصة ለየት ባለ መልኩ فعبدت فعبدت ተመለከች عبدت እንዳትሉ عبدت كون عملكت نمي هون فعبدت ፋሲስ አድርጋችሁ ቁሩት። فعبدت ተመለከች من دون الله ከአላህ ውጭ ከአላህ ሌላ ተመለከች እቺ ጣዖት። وانتشر الشرك ሽርክም ተንሰራፋ ተረጨ። في هذه البلاد በዚች ሀገር المقدسة የተቀደሰች በሆነችው ሀገር ላይ ተንሰራፋ። فعبدت ተመለከች فعبدت ተመለከች من دون الله ከአላህ ውጭ ተመለከች እቺ ጣዖት። وانتشر الشرك ሽርክም ተንሰራፋ። ፊ ሀዚህል ቢላድ በዚች ሀገር ላይ ሽርክ ተንሰራፋ። አልሙቀደሳ በዚች በተቀደሰችው ሀገር ማንን ነው? መካን በዚች በተቀደሰች ሀገር ውስጥ ተመለከች፣ ተንሰራፋች። ወማ ጃወረሃ ለሷም ጎረቤቶች ለነ የመን ተረፈ። እሷም ጎረቤቶች هذه البلاد المقدسة እዚህ ከተቀደሰች ሀገር ላይ ተስፋፋ ይሄ ሽርክ ወማ ጃወረሃ እሷንም የተጎራበታት ሁሉ ወደዛም ተረጨ፣ ተንሰራፋ ጣዖቱ ማለት ነው። ኢላ አን በዓሰ አላህ አላህ እስከላከበት ሰዓት ድረስ ነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩን ዐለይሂ ሰላቱ ወሰላም ኻተመ ነብይ የነብያት መደምደሚያ ማጠቃለያ የሆኑትን ነብይ አላህ እስከላከበት ሰዓት ድረስ ከአምር እብኑ ሉሐይ አመጣጥ ጀምሮ እየተንሰራፋ ነበር ጣዖት ተንሰራፋ في هذه البلاد المقدسة وما جاورها إلى أن بعث الله نبيا الله نبينا እስከላከበት ሰዓት ድረስ ሙሐመድን ኻተመ ነብይ የነብያት መጨረሻ የሆኑ ፈዳ አናተ ሰዎችን ጠሩ ነብዩ አለይሂ ሰላቱ ወሰላም ወደ ለተውሂድ ወደ ተውሂድ ጠሯቸው ነብዩ አለይሂ ሰላቱ ወሰላም ወደ ተውሂድ አ ወትባዕ ወደ መከተልም ጠሯቸው ምኑ ሚለተ ኢብራሂም የኢብራሂምን ጎዳና እንከተል ብለው ወደ ተውሂድ ጠሯቸው ነብዩ አለይሂ ሰላቱ ወሰላም ኡማው ወጀሃደ ተፋለሙ ነብዩ ፊላሂ በአላህ መንገድ ላይ ተዋደቁ ሐቀ ጂሃዲ የሚገባውን ያክል ተዋደቁ ታገሉ ነብዩ አለይሂ ሰላቱ ወሰላም ሐታ ኩፊረ ተረባዕየቱ ቅርሳቸው እስከሚወርቅ ከሀገራቸው እስከሚባረሩ ብዙ ቀውጥ እስከሚፈላባቸው እንዲህ ይበቃል። ሐረጉ አንድ እንትኑ አረፍተ ነገሩ አልተቋጨም፣ ገና ነው። ይበቃል። እሁድ ስለሆነ